وعليكم ورحمة الله وبركاته لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين آه، كبراننا كبرات كسلام تايب مكتل زاري إن شاء الله تعالى كبلغ المرا من أدلة الأحكام كتاب الزكاة باب قسم الصدقات رقم الحديث 534 534ኛው ሐዲስ ላይ ነው የምንገኘው من يقرأ المتن فليتفضل مشكورا بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن أبيسة بن مخارق مخارق الهلالي رضي الله عنه قال قال رسول الله صلى الله عليه وسلم إن المسألة لا تحل لا تحل إلا لأحد ثلاث ثلاثة رجل تحمل حملة فحلت له المسألة حتى يصيبها ثم يمسك ورجل أصابته جائحة اتحت ماله ترجع المسألة حتى يصيب عواما من عيده طاقة حتى يقوم ثلاثة من من ذوي الحجة من ذوي الحجة من قومه لقد أصابت فلانا طاقة فحلت له المسألة حتى يصيب عواما من عيش فما سواهن من المسألة يا عابسة سحت يأكله صاحبه سحتا رواه مسلم وأبو داود وابن خزيمة وابن حبان طيب جزاك الله خيرا وعن قبيصة ابن مخارق الهلالي رضي الله عنه أنه قال قال رسول الله صلى الله عليه وسلم إن المسألة لا تحل إلا لأحد ثلاثة رجل تحمل حمالة فحلت له المسألة حتى يسيبها ثم يمسك ورجل أصابته جائحة اجتاحت ماله فحلت له المسألة حتى يصيب قواما من عيش ورجل أصابته فاقة حتى يقوم ثلاثة من ذوي الحجة من قومه لقد أصابت فلانا فاقة فحلت له المسألة حتى يصيب قواما من عيش فما سواهن من المسألة يا قبيصة سحت يأكله صاحبه سحتا رواه مسلم طيب قبيصة ابن مخارق الهلالي كم يبالو صحابي تزقب رضي الله عنه ምን አለ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ የሚቀጥለውን ተናግረዋል አለ ኢነል መስአለተ ልመና ላ ተህሉ ሊአሐ ላ ተህሉ አትፈቀድም ኢላ ሊአሐዲ ሰላሳ ከሶስት ለአንዱ ካልሆነ በስተቀር ኢላ ሊአሐዲ ሰላሰቲን ከሶስት አይነት ሰዎች ለአንዱ ካልሆነ በቀር ልመና መሰማራት አይፈቀድም አሉ ሶስቱ ምን አይነት ሰዎች ናቸው ሊዘረዝረው ነው ረጁሊን አሉ ሰላሰቲን ከሚለው ረጁሊን የሆነ ሰውዬ ነው ተሐመለ ሐማለተን ሸክምን የተሸከመ ማለት ዋስ የሆነ ለሰው ማለት ነው ለሰው ዋስ መሆን ሸክም ነው فحلت له المساله ያ ዋስትና የወሰደበት ሰውዬ ጠፋበት ወይ መክፈል አልቻለም ይሄ ባለ ዋስ የሆነው ሰውዬ ባለዳ ሆነ አሁን መለመን ይችላል እስከመቼ hatta ይሲበሃ የዋስትና የወሰደበት ገንዘብ 500 ከሆነ 500 እስከሚያገኝ ማለት ነው 100 ሺህ ከሆነ 100 ሺህ እስከሚያገኝ ማለት ነው 50 ሺህ ከሆነ ያችን ዋስትና የወሰደባትን ንብረት እስከሚያገኝ ድረስ መለመን ይፈቀድለታል ያችን ካገኘ በኋላ አይፈቀድለትም ያቆማል ثم يمسك አለ ከዚያ በኋላ ያቆማል ያቆም ማለት ነው ወረጁሊን ሁለተኛ ደግሞ ሰውዬ ነው አሷበቱ ጃኢሃቱን አሷበቱ ያገኘችው ወይም ያጋጠመችው ጃኢሃቱን ማለት ያው ማንድነው ምንድነው በረዶ ሊሆን ይችላል ውርጭ ሊሆን ይችላል አዝመራን አንድ የሚያወድም ነገር ማለት ነው አዝመራን ነገር ሊያወድም የሚችል አደጋ ነገር ማለት ነው ጃኢሃ ማለት አደጋው ግን በአንድ ነገር የሚወሰን አይደለም ቃጠሎች ሊሆን ይችላል ብርድ ሊሆን ይችላል ውርጭ ሊሆን ይችላል ፀሐይ ሊሆን ይችላል የዝናብ ብዛት ሊሆን ይችላል ማንም ይሁን ማን ምንም ይሁን ምን የሆነ ንብረቱን የሚያወድም ነገር አጋጥሞታል ማለት ነው ይሄም ሰው فحلت له المساله ልመና ለርሱ ትፈቀድለታለች hatta يصيب قوامه من عيش መቋቋሚያ ካፒታል እስከሚያገኝ ያ የጠፋ ሁሉ ገንዘብ እስከሚመለስ ማለት አይደለም ኑሮውን ለመምራት የሚያስችል መቋቋሚያ ዶሩርያት የሚባሉ ወሳኝ የሚባሉ ነገሮች እስከሚገኙ ድረስ ማለት ነው ያን መንቀሳቀሻ የሚሆን ገንዘብ ካገኘ ልመናውን ማቆም አለበት ነው እሱም ቢሆን ሶስተኛውና የመጨረሻው ወረጁሊን ሰውዬ ነው አሉ ረጁል ሲለን ምራአት ምትሆን ያውናት ብቻ በዋናነት አስተዳዳሪ ወንድ ስለሆነ ስለ ገንዘብ ተጠያቂ ወንድ ስለሆነ ለዛ ወንዱ የሚጠቀሰው ያሁን ያድርገውና ወረጁሊን ወንድ ነው አሷበቱ ፋቀቱን ችግር ያጋጠመችው ፋቀቱን ድህነት ድህነት ማለት ፋቃ ማለት አልሐጀቱ ወልፈቅር ማለት ነው ድህነት አጋጠመው የሆነ ጉዳይ ያጋጠመው ያንን ነገር የሚሸፍንበት ነገር ምን ነገር የለውም فحلت له المساله የተቸገረም የወደቀ ሸርጥ አለው ያሁኑ حتى يقوم ثلاثه من ذوي الحجاب من قومه حتى يقوم እስከሚቆሙ ድረስ ثلاثه ሶስት ሰዎች ሶስት ሰዎች من ذوي الحجامه من ذوي العقل ማለት ነው አእምሮአማ ወይም አእምሮ ጤናማ የሆኑ ማለት ነው ሚን ቀውሚ ከወገኖቹ የሱን ማንነት የሚያውቁና የሚረዱ ማለት ነው ለቀድ አሳበት እነዚህ የሆኑ ሰዎች ከወገኑ የሆኑ ሰዎች ሊመሰክሩ ነው ምን ብለው ለቀድ አሳበት ፉላንን ለመና ላይ የተሰማራውን አቶ ከለን አግኝተዋል ደርሶበታል ታቀቱን ድህነት ችግር ስለዚህ እርዱት ባካችሁ የሚሉ ከሆነ فحلت له المساله መለመን ይችላል حتى يصيب قواما من عيش ለኑሮ መቋቋሚያ እስከሚያገኝና መንቀሳቀሻ እስከሚሸፍንለት ድረስ ይለምን ከዛ በኋላ ያቆም አሉ ይሄንን ሶስት አይነት ሰዎችን ከጠቀሱና ከዘረዘሩ በኋላ ጠያቂው ቀቢስ አይደለም ፈማሲዋሁን አሉት ከዚህ ውጭ ያለው አሁን ከጠቀስኳቸው ከሶስት አይነት ችግሮች ውጭ ያለው ያ ቀቢሶቱ አንተ ቀቢሶ አሉኝ አለ ሱህቱን ማለት ሐራሙን ማለት ነው ሐራም ነው ሱህቱን ሆል ከስቡል ሐራሙ ሐራም የሆነ ንግድ ነው የሚሆነው ከስብ ነው የሚሆነው ልመና ላይ ተሰማርቶ ማምጣት ያኩሉሁ ሷሂቡሁ ባለቤቱ የሚበላው የሆነ ሱህተን ማለት ቢሐራምን እንደማለት በሐራም የሚበላ የሆነ ሐራም ነው የሚሆነው በሐራም የሚከስበው ገንዘብ ነው የሚሆነው አይፈቀድም ነው رواه مسلم وابو داود وابن خزيمه وابن حبان نملو تحمل تشكمنا كبدوا شكمه ማለት ነው حماله ما يتحمله الانسان عن غيره لاصلاح ذات البين خوف الفتنه او وقوعها ሰዎች እንዳይጋደሉ እርቅ ለማሰም ብሎ እኔ በቃ ታያጅኝ ችግር የለውም ከሪም በኩል እኔ ይያዛለሁ حتى يصيبها حتى يصيب المساله او حتى يصيب الحماله ሁለቱም ትርጉም ያስከዳል ነው የሚሉት حتى يصيبها የሚለው ተውላጠ ስሙ ዶሚሩ حتى يصيب المساله ለመናው ከሚሳካለ ድረስ አንድ ወይም ደግሞ ያችን ያወሰደባትን ያክል እስከሚያገኛ ድረስ እሷን ማለት ነው ቂዋመን ሚን አይሽ ማለት ለጊዜው ኑሮውን የሚዘጋበት ያክል ያጋጠመውን ችግር የሚቀርፍበት ያክል ማለት ነው አላየሃል ከዚህ ሐዲስ የምንረዳው ምንድነው ዘካም ቢሆን መቀበል የሚፈቀድላቸው ሰዎች አሁን የተጠቀሱት ናቸው ማለት ነው يدل الحديث على ان المساله تحرم ولا አትፈቀድም حرام ነች ከሶስት ለአንዱ ካልሆነ በስተቀር ሶስቱንም ዘረዘሩልን ምንም የሚከብድ ነገር የለም ከዚህ ውጭ አይቻልም ነው ከዚህ ከሶስት ውጭ ያለው መለመን አይቻልም ከለመነም ደግሞ በሐራም በላ ነው የሚባለው ሰውየው እንጂ ሐላል በላ አይባልም ነው ሌላው ዘካ ለሀብታም አይሰጥም ለሀብታም አይሰጥም እነዚህ ሶስት ባህሪያት እነዚህ ሶስት ባህሪያት የተላበሰ ቢሆን እንጂ ነው የሚሰጠውን አይተናል ባለፈው ሀብታም ሆኖ ዘካ ሊወስዱ የሚችሉ ሰዎችን ዘርዝረናል ከዛ ውጭ ማታችን ነው ተፈضلوا وعن عبد المطلب بن ربيعة بن الحارث رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن صدقات لا تبغي لآل محمد إنها هي أوساخ الناس وفي رواية وإنها لا تحل لمحمد ولا لآل محمد رواه مسلم طيب وعن عبد المطلب ابن ربيعة بن الحارث رضي الله عنه أنه قال قال رسول الله صلى الله عليه وسلم إن الصدقة إن الصدقة لا تنبغي لآل محمد إنما هي أوساخ الناس وفي رواية وإنها لا تحل لمحمد ولا لآل محمد رواه مسلم አብዱል ሙጠሊብ ኢብኑ ረቢዓ የሚባል ኢብኑ ሐሪስ ዘግቧል ከሱ ተዘገበ ነው የሚለን እርሱ ምን አለ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አለ ان الصدقه ማለት ዘካ ማለት ነው ላ ተንበغي አትፈቀድም لآل محمد ለኔ ቤተሰቦች አይፈቀድም አታቸው ነው ተናጋሪው ራሳቸው ስለሆኑ ኢነማ هي አውሳኹ الناس ዘካ ማለት የሰዎች ቆሻሻ ነች አሉ ሰዎች ቆሻሻቸውን የሚያጸዱበት ነው ዘካ የሚለው ዘከዋት ፈአማመን ተዘካ የጸዳ ማለት አይደለ ከወንጀል የጠራ ማለት ነው ዘካ ያወጣ ሰው ከወንጀል ይጸዳል ስለዚህ ዘካው ማውጣቱ መጽዳት ከሆነ ዘካው ምን ሊሆን ነው የሰዎች ቆሻሻ እዲፍ ነው እንደ ማለት ነው ወፊ ሪዋያቲን በሌላ ዘገባቸው ወኢንها لا تحل لمحمد ለሙሐመድ አትፈቀድም ወላ ለአሊ ሙሐመድን ለሙሐመድ ቤተሰብም አይፈቀድም አሉ ያው የሙሐመድ ቤተሰቦች ማግሪ ያው ሚስቶቻቸው ልጆቻቸው የአባስ የአልያ አካባቢ ቤተሰብ እንዳለ አሉ ሙሐመድ ይባላል طيب እሺ አሉ መሐመድ ማለት አልሐሪፍ ኢብኑ አብዱል ሙጠሊብ አጎታቸው ነው አሉ አቢ ጧሊብ ያው አጎታቸው አቡ ጧሊብ ኢብኑ አብዱል ሙጠሊብ ወአሉ አቢ ለሃብ አቡ ለሃብ አቡ ለሃብም አጎታቸው ነው ባይሰልምም የሱ ቤተሰቦች ማለት ነው ወአሉ አባስ አጎታቸው ነው ይሄ ሙስሊም ነው የሱ ቤተሰቦች ሃኡላኢ من አብናይ አብዱል ሙጠሊብ ኢብኑ ሐሺም وهم الذين صار لهم عاقب من بني هاشم ከበኒ ሃሽም ዝርያዎች ቤተሰብ ወደ ኋላ የልጅ ልጅ አላቸው የሚባሉት እነዚህ ናቸው ለነሱ አይፈቀድ ማታቸው ነው አውስ ማቆሻሻዎች ሲሆን ለአንድ ሲሆን ወሰኽ እንላለን ወሰኽ ማለት ያው ወዲፍ ቆሻሻ ማለት ነበረ አንድ ልብስ እናጥበው የሚወጣው ነገር ያቆሻሻው ወሰኽ ይባላል እዚህ ቦታ የተፈለገው ግን ዛሂሩ ወሰኽ ነው ማለት አይደለም የላይ ገጽታው ቆሻሻ ነው እንዳይነጅሳችሁ ነገር አይደለም ወንጀልን ስለሚያጸዳ ወንጀልን ያጸዳ ነገር ልክ ልብስን ስናጥበው እንደሚወጣው ቆሻሻ ነው እንደማለት ለመመሰል ያክል ነው እንጂ ሐቂቃ መጥቶ የሚላከክብን ነገር አይደለም አንዳንድ የሞኞች ዘካ የሚገባቸው ሆኖ ዘካው ሰሩ ስሏቸው አረጋይ ይዘርበል ምናምን ይላሉ ዲሃ ለመሆን ነበር እንጂ ዲሃ ከሆኑ በኋላ መቀበል መብታቸው ነው አናስ የሚለው እዚህ ጋር አሙን ኡሪደ ቢኻስ ማንኛውም ሰው ማለት አይደለም ዘካ የሚያወጡ ሰዎች ቆሻሻ ነው ለማለት ነው ዘካ እንዲሁም ከፋራ ለከፋራ የሚወጡ ገንዘቦች በነብያችን ላይ ሆነ በቤተሰቦቻቸው ላይ ክልክል ናቸው ነው ሰደቃ የሚለው ከፋራን ያጠቃልላል ያሉ ዑለማዎች طيب ቤተሰብ የሚሰጣቸው ኹሙስ የሚባል አለ በገኒማ በምን የሚገኝ እሱ ነው የሚሰጣቸው እንጂ ዘካ ይበሉም ነው ቀጥሉ وعن جبير ابن مطعم رضي الله تعالى عنه قال مشيت أنا وعثمان ابن عفان إلى النبي صلى الله عليه وسلم فقلنا يا رسول الله أعطيت بني مطلب بني مطلب من خمس من خمس خيرا وتركتنا ونحن وهم بمنزلة واحد فقال يا رسول الله صلى الله عليه وسلم إنما بنو مطلب وبنو هاشم شيء واحد رواه البخاري وعن جبير بن مطعم رضي الله عنه أنه قال مشيت أنا وعثمان بن عفان إلى النبي صلى الله عليه وسلم فقلنا يا رسول الله أعطيت بني المطلب من خموس خيبر وتركتنا ونحن وهم بمنزلة واحدة فقال رسول الله صلى الله عليه وسلم إنما بنو المطلب وبنو هاشم شيء واحد رواه البخاري طيب آه جبير بن مطعم ነው ምን አለ መሸይቱ አነ እኔና አለ ዑስማን ኢብኑ አፋን የነብያችን የልጃቸው ባል ነው ዑስማን ኢብኑ አፋን ያው ሶስተኛው ኸሊፋ ናቸው ወደ ነብያችን ሄርን ለነብይ ሄርንና ፈቁልና ረሱላህ አንተ የአላህ መልእክተኛ ሆይ አልናቸው አላቸው ወነህኑ እኛ ወሁም እነሱ በኒ አልሙጠሊብ ማለት ነው ቢመንዝለት ዋሂዳ የዝምድና ሀረጋችን አንድ ደረጃ ነበረ ለምን አልናቸው فقال رسول الله الله مكنيا من قالوا انما بنو المطلب قالوا የበኑ ሙጠሊብ ልጆች ወበኑ ሃሽም የበኑ ሃሽም ልጆች ሸይኡን واحد አንድ ናቸው የሚለያቸው ነገር የለም አሉ خموس خيبر بضمتين የሚለው خموس ነው خمس ሳይሆን خموس ይሄ خموس ما ما يؤخذ من الغنيمه قبل قسمتها በጦርነት የሚገኘው ንብረት ከመከፋፈሉ በፊት አንድ አምስተኛ ይወጣል ታመጀመረ ሰህሙ ሊላህ ወሰህሙ ሊረሱሊ ሰለላሁ ዐለይሂ ወሰለም ለአላህ እንዲሁም ለመልእክተኛው እንዲሁም ወለዲል ቁርባ ወለታማ ወልመሳኪን ወብኒ ሰቢል የተባለው ሱረቱ በራሱ ላይ ነው ሱረቱል አንፋል ላይ ማለት ነው አንፋል ላይ بمنزله واحده ማለት بالقرابه منك ላንተ ላንተ ባለን ዝምድና አንድነን فانهم جميعا بنو عبد مناف فانهم جميعا ሁላቸውም በኑ عبد مناف ናቸው فعثمان من بني عبد شمس ናቸው ابن عبد مناف وجبير ያሁን ዋን ጁበይር የተባለው من بني نوفل ابن عبد مناف ነው አያችሁት የአብዱ መናፍ ልጆች ነውፈል ነው አንዱ ማለት ነው የነውፈል ዝርያ ጁበይር ነው የዑስማን ደግሞ የአብዱ ሸምስ ኢብኑ አብዱ መናፍ የአብዱ መናፍ ልጅ አብዱ ሸምስ ነው የሱ ልጅ ናቸው የሱ ዝርያ ናቸው ማለት ነው ያው ላይ አያቶቻቸው እንዳሉ ወንድማማቾች ናቸው ማለት ነው ስለዚህ وهما اخوان لهاشم ابن عبد مناف እነዚህ ሁለቱም የጁበይር ኢብኑ ሙጥዒምና የዑስማን ኢብኑ አፋን አያቶች ዙሮ ዙሮ የሃሽም ወንድሞች ናቸው በዘር ሐረግ በኩል አንድ ናቸው እነማ በኑ ሙጠሊቢ ወበኑ ሃሽም شيء واحد من حيث التناصر ማለት ነው ከመረዳዳት አንፃር አንድ ናቸው فاستحقوا هذه المنزله ስለሆኑም ይችን ደረጃ አገኙ እነማ በኑ ሙጠሊብ በኑ ሙጠሊቦችና በኑ ሃሽሞች አንድ ናቸው ስለሆኑም ይችን ደረጃ አግኝተዋል የኸይበርን ኹሙስ ለማግኘት ይችላል ነው የነህኞቹሳ በኑ ሙጠሊብ በኑ ሃሽም شيء واحد طيب يا عثمان عبد شمس ابن عبد مناف ከበኑ ሙጠሊብ ከፍ ይላሉ ማለት ነው ስለዚህ ምን ሀይፈ ተናሱር አንድ ይሁን እንጂ ነገር ግን ይችን ኹሙስ በማግኘት ተለይተዋል አብዱ መናፍ ابن ቁሰይ ወል አቡ الرابع ለነብዩ ሰለላሁ ዐለይሂ የነብያችን አራተኛው አያታቸው አራተኛው አባታቸው ማን ይባላል አብዱ መናፍ ابن ቁሰይ ወለሁ አርባቱ አብና ሃሽም ሙጠሊብ አብዱ ሸምስ ነውፈል وهم من حيث النسب ከዝምድና ሐረግ ሲታዩ بدرجه واحده ናቸው እስከየት الى النبي صلى الله عليه وسلم لذا جاء عثمان بن عفان وهو من احفاد عبد شمس ናቸው ጁበይርም ደግሞ من احفاد نوفل ነው ወደ ነብያችን መጡ وقشرك بني المطلب مع بني هاشم في خمس الغنيمه فقال عثمان وجبير يا رسول الله اعطيت بني المطلب من الخموس وتركتنا ونحن وهم بمنزله واحده يا لذي ነው ግን እሳቸው ምን አሉ فقال انما بنو المطلب وبنو هاشم شيء واحد في روايه احمد بانهم لم يفارقونا في جاهليه ولا اسلام በጃሂልያም በእስልምናም አልተለያዩም ኢላ ማ ካነ من موقف بني مطلب حينما حينما اجمعت افغاض قريش على كتابه الصحيفه اه የሆነች የጻፋት ሶሒፋ ነበር መካ ላይ እዛ ላይ ሲቀሩ የዛን ጊዜ በነቢያችን ላይ ማዕቀብ የተጫነበት በኑ ሐሽሞች ላይ ማዕቀብ የተጫነበት ነበረ እና ማዕቀብ ጭኖባቸው ተከባው ነበርና በዛ የዛን ጊዜ ሲቀር እስከዛ ድረስ አንድ ነበርን على اي حال تحريم الزكاه على بني المطلب لهذا الحديث من انهم مع بني هاشم شيء واحد ስለሆኑ ዘካ ይሰጣቸው ለማለት ነው ያመጣቸው وان لهم نصيب من خمس الخمس يغنيهم ويكفيهم عن الزكاه ያው ይገባቸዋል እንደማለት አንድ ናችሁ አዎ ይገባቸዋል ነገር ነው ሁክም የተሰጠ ያለው ቀጥሉ وعن أبي رافع رضي الله عنه أن النبي صلى الله عليه وسلم بعث رجلا على الصدقة من بني مخزوم فقال لأبي رافع أصحبني فإنك تصيب منها قال حتى آتي النبي صلى الله عليه وسلم فأسأله فأتاه فسأله فقال مولى القوم من أنفسهم وإنا لا تحل لنا الصدقة رواه أحمد والثلاثة وابن خزيمة وابن حبان وعن أبي رافع رضي الله عنه أن النبي صلى الله عليه وسلم بعث رجلا على الصدقة من بني مخزوم فقال لأبي رافع اسحبني فإنك تصيب منها فقال لا حتى آتي النبي صلى الله عليه وسلم فأسأله فآتاه فسأله فقال مولى القوم من أنفسهم وإنها لا تحل لنا الصدقات رواه احمد والثلاثه وابن خزيمه وابن حبان እሺ አቡ ራፊ ስራውን አላህ ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም የሆነን ሰው ላኩ ነው የሚለው አንደ ነብየ በዓሰ ላኩ ማለት ነው ረጁለን ሰውየን አለ ሰደቀቲ በሰደቃ ላይ ሄድና ሰብስብለው ሚን በኒ መኽዙም ከበኒ መኽዙም የሆነን ረጁለን አለ ሰደቀቲ በኒ መኽዙም ያ ሰደቃው የሚሰበሰበው ከበኒ መክዙም የሆነ ማለት ነው እና فقال لابي رافع አሁን ሐዲሱ ለሚያወራው ሰውዬ ለአቡ ራፊዕ ያ የተላከው ሰውዬ እስሐብኒ ያለው አብረኸኝ ሂድ ና ጓደኛ ሁነኝ ማለት እስሐብኒ ማለት ተከተለኝ ማለት ነው فانك تصيب منها እዛ ስንሰበስብ ይሰጣልና ተው እንሂድ ያለው ዘካ ሰብሳቢ ሰጠው የለ ዘካ فقال لا እኔስ አልከተለህምም አልበላምም ደግሞ ዘካውን እስከመቼ hatta አቴ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ጋር ደርሼ እስከምጠይቃቸው ድረሳ ጠይቂያቸው ቻሂድ ካሉኝ እሺ አለዚያ ባንተ ተከተለ ማለት ብቻ እንድትሄድ ያለው አለው ሄደና ፈአታው ፈሰአለሁ ጠይቃቸው ዘካል ሰበስብ አብረል ከተለው ነበር ነበርና መቀበል እችላለሁ ወይ ዘካ ይፈቀድልኛል ወይ ሲላቸው فقال አሉት مولى القوم من انفسهم የሰዎች ባሪያ ከነሱ ነው የሚመደበው مولى القوم منهم ከነሱስ ይመደባልና አንተማ እንደተበላለህ አይሆንም ነገር ነው መውላ القوم من انفسهم فشرف الاسياد አለቃዎቹ ክብር ያላቸው ከሆነ እሱም ክብር ይሰጠዋል ነው ወደ ባሮች ይቀጥላል ያ ክብር ማለት ነው فكما لا تحل الزكاه لبني هاشم ለበኒ በኒ ሃሽሞች ከባርነት ነፃ ያወጧቸው ሰዎችም አይገባቸውም ነው ግልጽ ነው በኒ ሐሽሞች ከባርነት ነፃ ያወጧቸው ሰዎች ለበኒ ሐሽሞች ያልተፈቀደ የዘካ ለነሱ ማይፈቀድም ማለት ነው አጃይብ ነው እንደ ዝምድና ነው የሚወሰደው የመውላ ማለት ሁር ያለ ሰው ሁር ያለውን ሰው የመውረስ ደረጃ አለው ይወርሰዋል ቢሞት ማለት ነው አሁንም ደግሞ ዘካ መቀበል ላይ አለቃዎቹም እነዛ ሁር ያሉት ሰዎች ከባርነት ነፃ ያወጡ ሰዎች የማይቀበሉ ከሆነ ባሮችም ከባርነት ነፃ የተደረጉትም ዘካ መቀበል አይችሉም እንግዲህ የአሚር ሰራተኛ አሚር ነው አሉ አይደል የአሚር ዘበኛ አሚር ነው ክብር ያገኛል ለማለት ነው الحديث يدل على ان الزكاه لا ترفع الى موالي بني هاشم ለበኒ ሃሽሞች ባሮች ወይም ደግሞ እነሱ ሁር ላሉት ዘካ አይሰጥም ከኹሙስ ያው ይወስዳል እንጂ ማለት ነው ዘካን በመከልከል እንደዛው እንዳለቆቻቸው ነው ይሄ ሰፊ ሐዲስ ተዘግቦበታል خلاف የለም في عدم حل الصدقه للنبي ለነብያችን ሶደቃ እንደማይፈቀድ ላለመፈቀዱ خلاف የለውም ብዙ ሐዲሶች መጥተዋል ነው መለቀው من انفسهم في الحديث يدل على قوه رابطه الولاء አንድን ባሪያ ከባርነት ነፃ ማስለቀቅ ያለው ትስስር እንደ ዘመድ ያደርጋል አልወላኡ ሉህመቱን ከሉህመት النسب ብለዋል በሐዲሳቸው ወላ ማት በባርነት ማስጠጋትና ከባር ነፃ አውጥቶ ያው ዘመድ ማድረግ ያው ልጅ ልጅ ልጅ እንደሚባለው እንደ ዘር ሀረግ የሁክም ያሰጠዋል ማለት ነው ስለዚህ የበኒ ሐሽሞች ባሮች ዘካ እንደማይ ዘካ አይቀበሉም ነው ባጭሩ በኒ ሐሽም ላይ ለዝምድናቸው ነው ከነብያችን ጋር ያላቸው ዝምድና ነው እንደማንኛውም ተራ ሰው የሚታወት የሚሉ ዑለማዎች ወይ መዛቦች አሉ ነገር ግን አብዛኞቹ حرام ይሆናል ይሄን ሐዲስ ተከትለው ማለት ነው በባሮቹ ላይም ክልክል ይሆናል ያው እንደ ዝምድና ይከለክላል ብለዋልና ነብያችን አለይሂ ሰላቱ ወሰለም ነው የሚለው ወላኡ ለህመቱ ከለህመቱ ነሰብ የሚለው መወራረስ ሁሉ እስካመጣ ድረስ ዘካም እንዳይቀበል ያደርጋቸዋል ነው እነሱ ባሮች ቀጥሉ وعن سالم بن عبد الله بن عمر عن أبيه أن رسول الله صلى الله عليه وسلم كان يعطي عمر الأطاء فيقول أعطيه أفقر مني فيقول خذه فتموله أو تصدق به وما جاءك من هذا المال وأنت غير مشرك ولا سائل فخذه وما لا فلا تذبحه آه، نفسك رواه مسلم جزاك الله خيرا وعن سالم بن عبد الله بن عمر عن أبيه رضي الله عنهما أن رسول الله صلى الله عليه وسلم كان يعطي عمر بن الخطاب العطاء فيقول أعطيه أفقر مني فيقول خذه فتموله أو تصدق به وما جاءك من هذا المال وأنت غير مشرك ولا سائل فخذه وما لا فلا تتبعه نفسك رواه مسلم ሳሊም ማለት የዑመር ልጃቸው ነው አባቱ አብዱላህ አብዱላህ ደግሞ እብኒ ዑመር የዑመር ልጅ ናቸው ከማን ነው ይዞ የሚወራው ከአን አቢህ ከአባቱ ነው ሳሊም ከአባቱ ከአብደላህ ምን አለ አን ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ካነ ዩዕጢ ዑመር ብን ኸጣብ ለዑመር ብን ኸጣብ ይሰጡት ነበረ ምን ስጦታ ዝም ብሎ አልዓጣአ ስጦታ ብድጋዩን ካይልታል ፈየቁሉ አዕጢህ አፍቀረ ሚኒ ከኔ በታች ስንት ዲያ ሞልቶ ለድሆች ስጧቸው ከኔ ባስ ወዳሉት ስጧቸው ይል ነበረ ፈየቁሉ ነብያችን ይሉት ነበር ለሱ خذه ያዘውና ለማንኛውም የኔን ስጦታ ተቀበለኝ ከዚያ በኋላ ፈተመወልሁ እ ፈተመወልሁ ማለት ምንድነው የሚባለው ጡረታ አድርገው ጡረታ አይደለም ፈተመወልሁ አንጡራ ማለት ነው ፈተመወልሁ ማለት አንጡራ አድርጋት ማለት ነው ለራስህ ውሰዳት ማለት ነው አው ተሰደቅ ቢህ ደግሞ ለሌላ አንተ ራስህ ለፈለከው ስጠው ማለት ነው ከዛ በኋላ ምን አሉት ወማ ጃአከ ሚን هذا المال አሉት ከዚህ ገንዘብ እንደው ገንዘብ የሚባል ዱንያ የሚባል ነገር ሲመጣልህ ወአንተ አንተ غير مشرفን ብቅ ብቅ ሳትል ያችን ገንዘብ ለመቀበል ሳትስገበገብ ማለት ነው ወላ ሳኢልን ሳትጠይቅም እንካ ተብሎ ከተሰጠህ ከማን ይምጣ فخذه ተቀበለው ወማላ ወማላ ያልተሰጠህን ግን ማን ነው ፈላ ተጥቢዑ ነፍስክ ነፍስህን አታሳያት አታስከ ምን ይባላው ነፍስህን አታሳያት አታስከትላት ማት ይሄን ነገር ማግኘት አለብሽ ወደሚል ነገር አትውሰዳት ማለት ነው ወማላ ማለት ወማላ የኩኑ كذلك አሁን እንደነገርኩህ ሳትስገበገብ ከሆነ ተቀበል ስለህ ደግሞ ወማላ ማለት የተስገበገብክበት ከሆነ ግን ወይም ደግሞ ያልተሰጠህ አንተ ገና ለምን ልፍ ስጡኝ ብቅ ብቅ እያልክ ለመውሰድ የምከጅልባት ነገር ከሆነች ግን ላ ይሄን አደራህን ነው ወማላ ወማላ يكون كذلك بأن لا يجاء إليك إلا ونفسك مائلة إليه አንተ ፈልገህ እንጂ ራሷ ፈልጋ ካልመጣች فلا تتبعه نفسك في الطلب واتركه የት ነው ማግኘትሽን ገንዘብ እያልክ ማደንህን አቆም ነው فلا تتبعه نفسك ማለት ነፍስህን አታስከታትላት ወደዛ ነገር لا تعلق نفسك بالحصول عليه ያን ነገር በማግኘት ላይ አታስገብግባት ነፍስህን ወትርኩ ተው ይቅርብህ ነው ለማንኛውም ማንኛውም ሰው ሳይለምን እንደ ሀዲያ ሆኖ ከመጣለት መቀበል ይችላል ገንዘብ ያለው ቢሆን ከዛ ውጭ ግን ተስገብግቦ ማግኘት መውሰድ አይቻልም ነው رواه مسلم ዑመር ምን ነበር የሚሰጣቸው የምን ገንዘብ ነበር ነቢያችን የሚሰጧቸው የራሳቸውን ገንዘብ አይደለም ይሄ መንግስት ለህብረተሰቡ የሚሰጠው ገንዘብ አለ እንደዚህ ሀገር መንግስት በየወሩ ይከፈላል ለህብረተሰቡ የጋራ የሚባል ግምጃ ቤት አለ የሙስሊሞች ከዛ የተነሳ ይሰጥ ነበር እና ዑመርም ድርሻውን ወሰዱ ሲባሉ ከኔ ባሰድ ያያለ እንዴት ነው ያለው ነበር የሚሉት አንተ ስጡኝ ብለህ ስትስገበገብ ነው እንጂ የሚከለከለው የተሰጠህንማ ተቀበል ይሉት ነበረ ነው ሌላው አጧ ያልውላት ጃይዘቱ ሙባሃ ባለስልጣኖች የሚሰጡ ስጦታ ለተሰጠው ሰው መቀበል ይችላል ለምን ትቀበላለህ ከየት አመጡት ይሄን ገንዘብ ምንድነው አይባልም ባለስልጣን ከሰጠ ተቀበል ነው اخذها جائز مرخص فيه وبعض العلماء اوجب اخذ ما اهدي اليه بلا سؤال ولا استشراف نفس ሳይስገበገብ ስጡይ ሳይል የመጣለትን ገንዘብ መቀበል ይችላል ነው ሙዓመለቱ መን ማሉሁ ፊ ሐራሙን ወሐላሉን ጃኢዛ መንግስት ያው እንደምታውቁት አንዳንዴ ሰዎችን ይቀማል ምን ይላል ያ ነገር ስላለ ገንዘቡን ሹብሃ ያመጣብህ እንዲያተው ተቀበል እንደማለት ነው አንዳንድ ሰው በሐራምም ገንዘብ ያስገባል ገቢ ያለው የሐላልም ገቢ ያለው የዚህ ሰው የሐዲያ ቢመጣ መቀበል እንችላለን ነው ለምን ከሐራሙ ይስተን ከዛኛ ይስተን አይታወቅም ያው ሹብሃ ቢኖረውም መቀበል ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ቀሚሳቸውን የብረት ቀሚስ ነበራቸው ይሁዳው ላይ አሲዘው እቃ ገዝተዋል ነብያችን ደግሞ ጂዚያ ከዚህ ከይሁዳዎች ይቀበሉ ነበር ጂዚያን ከይሁዶች ይቀበሉ ነበር ይሁዶች ደግሞ ወለድ እንደሚበሉ ይታወቃል ሐላልም ገንዘብ አላቸው ሐራም አላቸው ማለት ነው وتعاطي المعاملات الباطله والتحايل على اكل اموال الناس بالباطل وبيعهم الخنزير አዎ ብዙ ነገር የሚሰሩት ማጭበርበር ይኖራል ዘዲ ፈጥሮ የሰውን ገንዘብ መቀማት አለ አሳማ ከከሮ ስጋ ሽጠው ሊያተርፉ ይችላሉ ብዙ ስራ አላቸው ክርስቲያኖች ቢኖራቸውም ግን ጊዜያ መቀበል ከነሱ ከተፈቀደ ሐላልና حرام ገቢ ካለው ሰውም ቢበሉ ቢጠጡ ይቻላል ነው ለገንዘብ መስገብገብ ግን ጥሩ እንዳልሆነ ነው ሐዲሱ ያመለክተው ماشي